የአሜሪካ መንግስት ሳይሆን የአሜሪካ ትራምፕ administration ፍርድ መሄድ አለበት። እሱ ራሱ ያ ሰውዬ ክስ መቀበል አለበት። ዩናይትድ አረብ ኤምሬት ራሷ ማን ነው ይህንን ድሮን ያስገባሽ? የት ነው የደበደብሽው? ካሳ መክፈል አለባት ያጠፋችውን ጥፋት በሙሉ apologize ማድረግ አለባቸው። apologize ካደረጉ በኋላ ደግሞ የትግራይን ንብረት እንዳለ መመለስ አለባቸው። የወደሙትን ንብረቶች በሙሉ ደግሞ እንደገና መመሰረት አለባቸው። መንገድ ሳይቀር ሆስፒታል እና ዩኒቨርሲቲ ሳይቀር መስራት አለባቸው። እነዚህ እየሰሩት ትራምፕ ራሱ ደግሞ ይህንን ከሰራ የአሜሪካ መንግስት ባይደን እሱ ራሱ ሊገለው ፈልጎ ስለነበረ የአሜሪካ ኢንሰሬክሽንስ ጄኖሪ ሲክስት ላይ የተከሰተውን ነገር ይሄ information እንዲወጣልን ነው የምፈልገው። የትራምፕ አድሚኒስትሬሽን ጎ ሄድ ከሰጠ የአሜሪካ መንግስት information ኑን እንዲከፍትልንና እንድናየው ነው የምንፈልገው። ማን ነው go ahead የሰጣቸው የአሜሪካ የኢትዮጵያን መንግስት? ማን ነው የፈቀደለት ህዝብ እንዲጨፈጭፍና genocide እንዲያደርግ? ስለዚህ ይሄ የትራምፕ administration እዛ ውስጥ ካለበት እነሱ በዓለም ህግ መከሰስ አለባቸው ብዬ እገምታለሁ። ቀላል አይደለም ወዳጆች። ትራምፕ ይህንን ካረገው ካላረገው ባይደን disclose ያግልን ያንን information why አሜሪካን መንግስት ፍቃድ የሰጣቸው ያንን information ይሄ ታቦር ናጂ የሚባለው ምንድን ነው የተነጋገሩት? ዊኪሊክስ እንደዛ አይነት information የለም። አሁን ግን እንደዛ አይነቱ information እንዲወጣ ነው የምፈልገው። ምንድን ነው ኬት ነው የመጣው ይሄ ነገር? አሁን እኮ ህዝብ እኮ ነው ያለቀ። ሰንበዲ ሀስ ቢ አካውንት ነው ይሄኛው ለምንድን ነው እስካሁን ድረስ የአሜሪካ መንግስት ቁጭ ብሎ የሚጠበቀው? because there is some information ሊነግሩን የማይፈልጉት የዓለም ህዝብ እሱን information ማወቅ አለባቸው። ታቦር ናጂ ምንድን ነው የገባበት? የአሜሪካው አምባሳደር ኢትዮጵያ የነበረው ምን አይነት information ነው ያቀበለው ያ ሰውዬ? ያንን የተነጋገሩበትን exchange የተደረጉበትን በሙሉ ነገር disclosed ማድረግ አለባቸው። እንደዛም ሆኖ የባይደን administration በጣም respect እናደርገዋለን። እስካሁን ድረስ እንቅስቃሴውን ያደረገው እያየን ነው። ሮበርት ጉደክ በጣም ቆራጥ የሆነ ሰው፣ ከባድ የሆነ ሰው፣ fair የሆነና ቀላል የሆነ ሰው አይደለም። አሁን የሚሰራው ስራ በሙሉ እዛ ችግር እንዳይመጣ ነው ወዳጆች። ከትናንት ወዲያ የተናገራቸው ነገሮች በሙሉ ቃሎች እንዳለ information ኑ መሬት ላይ ጠብ አይልም። አሁን እኮ አስቡት ትራምፕ ቢያሸንፍ ኖሮ ዛሬ እዚህ ጋር ቁጭ ብለን አናወራም ነበር ማለት ነው። ድሮኖቹም ይቀጥሉ ነበረ፣ ጦርነቱም ይስፋፋ ነበረ፣ አልቀን ነበር ይህን ሰዓት። በጣም ነው ባይደን መምጣቱ game change። ነገር ግን እንደዛም ሆኖ ህዝባችን እያለቀ ነው። ወንድሞቻችን እየተገደሉ ነው። እህቶቻችን rape እየተደረጉ ነው። እነዚህ ሰዎች pact የሰሩበት ምክንያት ኤርትራ፣ ሶማሊያ፣ ኢትዮጵያ የሚባለው ከዛ ጀርባ ትራምፕ ነበር። ዩናይትድ አረብ ኤምሬትስ ትራምፕ ራሱ የረቀቀ ድሮን እንዲሸጥላት ነው የፈቀደው። ማነው የሰረዘው? ባይደን ሲመጣ ነው የሰረዘው ያንን ነገር። እስከ 23 ቢሊዮን ዶላር ልትገዛ ነበር ዩናይትድ አረብ ኤምሬት እኮ የምትጠቀመው እኮ የቻይና ድሮን ነው። አሁን ስለዚህ ቀላል አይደለም። በዛ በኩል እኔ በጣም ነው የተደሰትኩት። የፈረንሳዩ የፈረንሳዩ ፕሬዚደንት አፖሎጃይዝ ማድረግ ሩዋንዳ ሄዶ አይ አፖሎጃይስ ሲል በጣም ጥሩ ነገር ነው ለሩዋንዳ ህዝብ። አንደኛው ምንድነው የፈረንሳዩ ፕሬዚደንት ለሁቱ ሚሊሻዎች እንደውም ለሀበርያኑ ነው ነው የሚባለው ሀበሪ ምናምን የሚባለው ሰውዬ ፕሬዚደንት በጣም ብዙ ድጋፍ ሰጥቶታል። ለብዙ አመታት ደግሞ ከቢላን በጣም ይቃወመው ነበረ። ከቢላ እስከ መጨረሻ ድረስ ሩዋንዳ ብታዩት እነሱ ፈረንሳይኛ ነው የሚናገሩት። ነገር ግን ከቢላ ያደገው ዩጋንዳ ነው። ሁል ጊዜ የሚናገረው በእንግሊዝኛ እና ከቢላ አንድ ጊዜ ፈረንሳይኛ ራሱ ሩዋንዳ ውስጥ እንዲሰረዝ አድርጎ ነበረ። ሁሉ ሰው በእንግሊዝኛ እንዲናገር ፈረንሳይኛ ኋላ ቀር ስለሆነ ከአሁን በኋላ እንግሊዝኛ ነው የምንነጋገረው ብሎ ነው የተናገረው። ሩዋንዳ ቀኝ ግዛት ውስጥ የነበረችው ብዙ ጊዜ ጀርመን ታውቃላችሁ። የሚገርመው ነገር ጀርመን ራሷ አፍሪካ ውስጥ ቅኝ ግዛት ነበራት ማለት ነው። ሩዋንዳ፣ ቡሩንዲ እንደውም ታንዛኒያ በጀርመን ቅኝ ግዛቶች ነበሩ። ታንዛኒያ መጨረሻ ላይ ወደ እንግሊዝ ሄደች። እና ቡሩንዲ በቤልጅየም ቅኝ ግዛት ውስጥ ነበሩ። እንደውም ጀርመኖች ደግሞ ናሚቢያ የምትባለዋ ዊንድሆክ ማለት ናሚቢያ diamond ያለበት ሳውት አፍሪካ አጠገብ በአንጎላ በኩል የሚገርመው ነገር ዛሬ ነጮቹ ግራ ገብቶናል። የጀርመን መንግስት ዛሬ ደግሞ አዋጅ አውጥቷል። እሱ ራሱ በናሚቢያ ውስጥ ጀኖሳይድ አድርገዋል ለካ እነሱ በቅኝ ግዛታቸው ውስጥ ነበሩ። የጀርመኑ ፕሬዚደንት apologize አድርጓል ናሚቢያ እና እና ለካሳ ምንድን ነው ያሉት? ካሳን ከፍላለን ያሉት። ካሳው ምንድን ነው? health center፣ infrastructure፣ የተለያየ ብዙ ኢንቨስትመንቶች ናሚቢያ ውስጥ እንዲያቀርቡ በጣም ብዙ information ነው የወጣው በናሚቢያ ውስጥ። ናሚቢያ በጀርመን ቀኝ ግታት ውስጥ ያለች ጊዜ የተለያየ ዘሮች አሉ። ናሚ የሚባሉ ዘሮች የተለያዩ ኮሳ የሚባሉ እንዲሚያወሩ እንዲሚያወሩ አሉ። በጣም ሆሳና ኖ ቤልጅየም ቤልጅየም ቤልጅየም ነበረች። ቤልጅየም ወይ ፈረንሳይ ቤልጅየም ናት እኔ ማቀው ናሚቢያ በጀርመን ቀኝ ግዛት ውስጥ ነበረች እና አሁን ጀርመኖች በጣም ብዙ ኢንቨስትመንት ነው የሚያደርጉት ናሚቢያ ውስጥ። ናሚቢያ prosper የሆነች ሀገር ናት። ናሚቢያ በጣም ህዝቡ በደንብ ነው የሚኖሩ እዛ። ጥቂት ህዝብ ነው፣ ሰፊ መሬት ነው ያላቸው የሆነ ሳም ንጆማ የሚባል አለ እዛ ፕሬዚደንታቸው እሱ ነው የያዘው። ኒንጃ አሁን እስካሁን ድረስ እንዳለ ዊንድሆክ ነው የምትባለው ከተማ በጣም ቆንጆ ከተማ ናት። በጣም ብዙ ቱሪስቶች የሚሄዱበት ቦታ ነው። ኦካቫንጎ የሚባል ነገር አለ። እዛ እንደነ አሉ አጠገባቸው እንደነ አንጎላ። አንጎላ ደግሞ በጣም oil ያለበት ሀገር ነው። ቻይናዎች ብዙ እዛ ገብተዋል። አሁን እነሱ